ቁሱፍ ቁሱፍ በሁለቱም አለ። ከሰፈ ከሆነ ለፀሐይ ነው የሚሆነው። ከሰፈት ሸምሱ ፀሐይ ተቀየረች ማለት ነው። ከሰፈት ሸምሱ ስንል በቃ የሆነው ደግሞ ለቀመር ለጨረቃ መለወጥ የጨረቃ ግርዶ የምንለው ወይንም የፀሐይ ግርዶ የሚባለው ማለት ነው። ኩሱፍና ሁሱፍ ሁለቱ ይለያል። ወይንም ደግሞ ኩሱፍ ለሁለቱም ይሆናል፣ ሁሱፍም ለሁለቱም ይሆናል። ኩሱፍ ግማሽ አካላቸው ሲሸፈን ሲሆን ኩሱፍ ሙሉ ሰውነታቸው ሲሸፈን ሊሆን ይችላል። እያንዳንዱ የተለያየ ሉጋ ተጠቅመዋል። ወላኪን ከሰፈፊሽን ታዛሁል አሷል አፍሶህ የሚሆነው ካፍ ያለበት ኩሱፍ ከሆነ ለፀሐይ እንሰጣለን፣ ኩሱፍ ከሆነ ለጨረቃ እንሰጣለን። አነል ኩሱፍ ኩሱፍ የፀሐይ ግርዶ የሚባለው ኢዛ ካነት አልቀመር በይነ አሸምሲ ወልአርድ በመሬትና በፀሐይ መካከል ጨረቃ ስትገባ የምን ግርዶ ይባላል? የፀሐይ ግርዶ ይባላል። ወኢዛ ሷረት አልአርዱ መሬት ደግሞ በፀሐይና በጨረቃ መካከል ስትገባ የጨረቃ ግርዶ ይባላል። መሬት መሬት በማንና በማን መሬት በፀሐይና በጨረቃ መካከል ጣልቃ ስትገባ ማለት ነው። ሁለቱ መካከል የጨረቃ ግርዶሽ የሚባለው የፀሐይ ግርዶሽ የሚባለው ጨረቃ በመሬትና በእንትን መካከል ስትገባ የፀሐይ ግርዶሽ የሚባለው ጨረቃና ጣልቃ ገቢዋ የፀሐይ ግርዶሽ ጊዜ ጨረቃ ጣልቃ ገቢ ናት። የጨረቃ ግርዶሽ ጊዜ ደግሞ መሬትና ጣልቃ የምትገባው በሁለቱ መካከል الكسوف هو التغير الى السواد ወደ ጥቁረት መቀየር ነው وقالوا كسفت الشمس وانكسفت اي اسودت وذهب شعاعها والخسوف بمعنى وقال اهل اللغه على اقصى اطلاق الكسوف للشمس والخسوف للقمر اذا صح اطلاق هذه مكان الاخر خسوف ለፀሐይ ኩሱፍ ለጨረቃ የሚሆነ ገልብጦ ማለት ነው ولكن افصحنا اصحوا ኩሱፍ በካፍ የሆነው ለፀሐይ በካ የሆነው ለጨረቃ ነው የሚሰጠው هذا هو الاصح في اللغه ማለት ነው ማጠቃቀም ደረጃ እና ጨረቃና ፀሐይ የሚቀየሩ ጊዜ የፀሐይና የጨረቃ ግርዱ የሚፈጠር ጊዜ ወደ አላህ ፈዘዕ በማድረግ ለምን لأن الشمس والقمر آيات آيتان من آيات الله تعالى ከአላህ ተአምራቶች ውስጥ ተአምር ስለሆኑ ይህ ለውጥ በሚፈጠርበት ሰዓት ወደ ጌታ መደንገጥና ወደ እሱ መሮጥ አስፈላጊ ስለሆነ ስግደት አለው ማለት ነው። ያስተጋገዱም የራሱ የሆነ ስርዓት አለው። የሩኩ አደራረግ የስጁዶችን እነሱ እንመለከታለን። عن المغيرة ابن شعبة عن المغيرة ابن شعبة رضي الله تعالى عنه قال انكسفت الشمس آي تكيرت يلنا انكسفت, انكسفت الشمس آي تكيرت على عهد رسول الله صلى الله عليه وسلم برسول زمن يوم مات إبراهيم إبراهيم يموت إلت يلالو የነብዩ ልጅ ኢብራሂም ማለት ነው። ኢብራሂም ኡሙሁ ማሪየቱል ቅብጥያ ማሪየቱል ግብጥያ የምትባለው ናት። ማሪያ ትባላለች፣ ግብፃዊት ናት። ሙቀውቅስ ልኮላቸው ነው ከሆን እንትን ጋር ከሆነች ፈረስ እንትን ጋር ከሚጋልቡት እንስሳ ጋር ማርያቱል ቅብጥያንም ላከላቸው። ማርያን እዛው በጭን በረድነት ተጠቀሙ። ኢብራሂምን ወለደችላቸው። هذه سرية رسول الله صلى الله عليه وسلم أهدافها أهداها إليه المقوقس ሙቀውቂስ ነው የላከላቸው። ሙቀውቂስ የሚባለው ምን ነበር? ሳሒቡል እስከንደርያ ወሚስራ ግብፅንና አልእስከንደርያ የሚባሉን ከተማ ዋና ገዢ የነበረው ነው። ውሊደ ኢብራሂም ኢብራሂም ተወለደ የነቢያችን ልጅ ጁማደ ኡላ ሰነ ቲስዓ ሂጅራ በሂጅራ በዘጠነኛው ዓመት ነው ኢብራሂም የተወለደው። ወተወፍየ ሞተ በሸዋል 29 በአስረኛው ዓመተ ሂጅራ ሞተ። 18 ሻህር 18 ወር ብቻ ነው የቆየው በእድሜ ኢብራሂም ማለት ነው። በዘጠኝ ጁማደል ኡላ በመጀመሪያው ጁማዳ በዘጠነኛው ዓመተ ሂጅራ ተወለደ። በአስረኛው ዓመተ ሂጅራ በሀያ ዘጠነኛው ሸዋል ሞተ። 18 ወርን ከኖረ በኋላ ማለት ነው። ወዱሲነ ቢልበቂዕ በቂዕ ላይ ነው የተቀበረ። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለው ተናግረዋል። እነ ለሁ ለኢብራሂም ሙርዲአን አጥቢ ያለው ብለዋል። አጥቢ ያለው ፊል ጀነህ ጀነት ውስጥ የምታጠባው እናት አለችው ብለዋል ነብዩ አለይሂ ሰላቱ ወሰላም። እንደውም የጡቱን ሲጠባ ድምፁን ላሰማ ወይ ብለው ነበር ነብዩ አለይሂ ሰላቱ ወሰላም። ሲመጥ ማለት ነው እናት ጀነት ውስጥ አጥቢ ተመድቦለታል ብለዋል ነብዩ አለይሂ ሰላቱ ወሰላም። እሱ የሞተ ጊዜ በጣም ነው ያዘኑት ነብዩ አለይሂ ሰላቱ ወሰላም። نحن لا نقول إلا ما يرضي ربنا ጌታችን የሚያስደስት ነገር እንጂ አንናገርም። وإنا بفراقك لمحزونون يا إبراهيم ያ ኢብራሂም ካንተ በመለየታችን ግን ልባችን ተሰብሯል፣ አዝነናል አሉ ነብዩ አለይሂ ሰላቱ ወሰለም። ግን መጥፎ ቃል አንናገርም የአላህ ቀዷ ቀደር ነውና ብለዋል ነብዩ አለይሂ ሰላቱ ወሰለም ስለ ኢብራሂም። ኢብራሂም የሞተለት ፀሐይ ተቀየረች፣ የአጋጣሚ ሆኖ ማለት ነው። እኛ በአባባል የምንለው ነገር አለ። ፀሐይ ወይንም እንትን የሆነ ነገር ሲከባት ወሊደ መሊክ ወማተ መሊክ፣ ንጉስ ተወለደ፣ ንጉስ ሞተ፣ የሆነ ነገር ተፈጠረ ብለን ከምድራዊ ክስተት ጋር እናያይዛታለን። ፈቃለ ናስ ሰው ሁሉ እንዲህ አለ ኢብራሂም የሞተ ዕለት እንከሰፈት ሸምስ ፀሐይ ስለተቀየረች በኢብራሂም የሞተ ቀን ፈቃለ ናስ ሰዎች አሉ እንከሰፈት ሸምሱ ፀሐይ ተቀየረች አሉ ሊመውት ኢብራሂም በኢብራሂም ሞት ምክንያት ፀሐይ ተቀየረች አሉ ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ እነ ሸምሰ ወልቀመራ ፀሐይና ጨረቃ አየታኒ ሁለቱም የአላህ ተአምራቶች ናቸው ሚን አያቲላህ ከአላህ ከተለያዩ ተአምራቶች ውስጥ እነዚህ ሁለቱም ይመደባሉ ከተአምራት አሉ። ላይንከሲፋኒ አይቀየሩም። ሊመውቲ አሐድን ለአንድም ሰው ሞት ሆነ ወላ ሊሐያቲ ለማንም ሰው ልደት ተብሎ ሁለቱ አይቀየሩም ማለት ነብዩ አለይሂ ሰላቱ ወሰላም ፈኢዛ ረአይቱሁማ ሁለቱን ካያችኋቸው ተቀይረው ፈድዑ ላህ አላህን ለምኑ፣ ወሰሉ ስገዱ፣ ተማጸኑ፣ ጸልዩ ሐታ ተንከሽፈ እያንዳንዳቸው እስከሚገለጹ ድረስ አሉ ነብዩ አለይሂ ሰላቱ ወሰላም። ለማስደንገጥ ነው አላህ ይህን የሚያመጣው ለማስደንገጥ። አንዳንድ ጊዜ ጨለማ ይወርሰዋል አገር። እንደውም በተለይ በሊቢያ በምናምን አካባቢ መነጽር ራሱ ተቀብለው ባለፈው እንትን እያሉ ነበር አይደል ነበር የፀሐይ ግርዶ ምናምን ተቀየረ። ጨልም ይላል ምድር በአንድ አካባቢ ማለት ዓለም ላይ አይደለም ጨለማው የሚፈጠረው በሆነ በሆነ አካባቢ ላይ ነው በጣም ጨለማ የሚፈጠረው። ከሰማሁት የሊቢያን ሰምቻለሁ። ሌላ የሰማችሁት ይኖራል እናንተ። ይሄ ዝም ዓለም አቀፍ information ስለሆነ የፀሐይ ግዱ የነ ጨረቃ ግዱ ፀሐይ ግዱ ተፈጥሯል እ ቱርክ ላይ ቱርክ ላይ ጨልሟል። ሊቢያ ላይ እንደዚሁ እዚህም ጨልሞ ነበር። አምና እኛ የለንም ነበር። ምን መግሪብን ያልከው እሺ በቃ ጨልሞ ይሆናል አጋጣሚ ወይ ክላስ ይሆናል መብራት የጨረቃ ስድስት የጨረቃ ስድስት ሌሊት ራሱ ሰምቻለሁ። ይሄንን ሌሊት ራሱ የተሰገደበት አካባቢ አለ አለ ማለት ሸክላ ነው የምትመስለው፣ ቀይ ትሆናለች። እንትኑ የተሻለ ጭልም ይላል እንዳለ የሆነ ተቀምጣ የተቃጠለች ነገር ነው የምታስበው። ወደ ከሰልነት ትቀየራለች። ተቆሮ ጥላቱ ሸክላ በቃ የጠቆረ ሸክላ ነገር ትመስላለች። እዛ ግዛት ሐዲሱ ሙተፈቅ አለይህ ነው። ወፊ ሪዋየት ለልቡኻሪ ለቡኻሪ በሌላ ዘገባ ሐታ ተንከሽሰ ስለሚለው ቦታ ሐታ ተንጀሊ የሚል እስከምትገለጽ ማለት ነው። ያው ሐታ ተንከሽፈም እስከሚገለጽላት ማለት ነው። ሐታ ተንጀሊም እስከሚገለጽ ማለት ነው። ይሄ ያው ሁለቱ ወርዶች ተለያዩ። ሁለቱ ኪታቦች ነው። ፀሐይ ተቀይራ ነበር ማለት ነው። መቼ? በነቢዩ አለይሂ ሰላቱ ወሰላም ዘመን ነብዩ ነብዩ ሰለላሁ ዐለይሂ ወሰለም ወሁል የውም ታሲ ወለ 20 በሀያ ዘጠነኛው ወር በአስረኛው ዓመተ ሂጅራ ነው እንትን ያለችው ማለት ነው ይሄ ለውጥ ወይንም የፀሐይ ግርዶ የተፈጠረው ፈይመ ኩሱፈ ሸምስ ፊ አህዲ ሰለላሁ ዐለይሂ ወሰለም ካነ ذلك اليوم في الساعة الثامنة والنصف صباحا ጠዋት ሁለት ሰዓት ተኩል አካባቢ ላይ ነበር በነብዩ ዘመን የተቀየረ በስድስት መቶ ሰላሳ ሁለት እንደ ኢሮፓ አቆጣጠር ማለት ነው። በስድስት መቶ ሰላሳ ሁለት የናይር تسعة وعشرين ማርች ሀያ ዘጠኝ አካባቢ ማለት ነው። በስድስት መቶ ሰላሳ ሁለተኛው እንደ ኢሮፓ አቆጣጠር ጠዋት ሁለት ሰዓት ላይ ሁለት ሰዓት ተኩል አካባቢ ላይ ነበር የተቀየረ የተባለው። ወደ ኋላ ወስዶት ነው እንትኑ በጨረቃ ሂሳቡን ወስዶት انكسفت الشمس لموت إبراهيم حسب ما كانوا يعتقدون እነሱ በጃሂልያ ዘመንን በሚያስቡት ኦ ኢብራሂም ታላቅ ሰው من العظماء ስለሆነ ታላላቅ ሰዎች ሲወለዱ ወይም ሲሞቱ ፀሐይ ስለምትቀየር ኢብራሂም ስለሞተ ተቀየረች አሉ። አሉ ነብዩ አለይሂ ሰላቱ ሰላም። ሁለት information ነው የሰጣቸው። لا ينكسفان ፀሐይና ጨረቃ እኮ آيتان من آيات الله ከአላህ ተአምራቱ ተአምራቱ ስለሆኑ لا ينكسفان አይቀየሩም። ለነሱ አሐድ ለአንድ አካል ሞትም ولا لحياته ለማንም ሰው ህይወት ተብሎ አይቀየሩም አሉ። እነሱ ያሉት ለኢብራሂም ሞት ነበር አለ ነብዩ ተጨማሪም ነገሯቸው። ለማንም ሞት ለማንም መወለድ አይቀየሩም። ለሁለቱ ለማንም ሞት አይቀየሩም ብሏቸው ኖሮ እከሌ ስለተወለደ የሚል ሌላ ሀሳብ ያመጡ ይችሉ ነበር። በሁለቱም በኩል ዘጉት ነብዩ አለይሂ ሰላቱ ወሰለም ስለዚህ فاذا رايتهما تغيروا ستايواتهم فدعوا الله الله لم يوصل لسجدوا حتى تنكشف كم يجلس جلد او حتى تنجلي في روايه الذي ثبت في البخاري تواتنا وللبخاري من حديث ابي بكر كابو بكر بتزجب حديث بخاري لا يسفر حديثنا فصلوا سجدوا على النبي عليه الصلاه والسلام ወድዑ አላህንም ጠይቁ ሐታ ከሽ ማ እናንተ ላይ የተፈጠረው ነገር እስከሚገለጽላችሁ ድረስ አሉ። ለምን ያስደነግጣሉ? የፀሐይ ግርዶና የጨረቃ ግርዶ ድንገት የማናውቀው ነገር ሲፈጠር ያስደነግጣል። ሌሎች ለምሳሌ በእንትን በትምህርቱ ዓለም ምናምን ነገር ብናይ ከሆነ ነገር ጋር ነው የሚያያይዝ ከሆነ case ጋር ተያይዟል። በቃ አይ እናንተ እንደዚህ መካከላችሁ ሲፈጠር የተፈጠረ በቃ አያስደነግጥም። ትንግርት ዝም ብሎ ተአምር የሆነ አመት ከሰላሳ አመት በኋላ ወይንም ደግሞ ከሀያ አመት ከአንድ ሺህ አመት በኋላ ወይ ከስንት ሺህ አመት በኋላ የሚፈጠር ክስተት ነው ነው የሚሉት። ዝም ብሎ በቃ عادة ተለምዶ አድርገው ነው የሚሉት። ወላኪን አላህ ይኸውሱ ቢሂማ ዒባደሁ እነዚህ ሁለቱን የአላህ ተአምራቶች አላህ በመቀያየር ባሮቹን ያስደነግጥባቸዋል። የዛን ጊዜ ወደ ዱዓና ወደ ሶላት እንዲሄዱ ማለት ነው። እንጂ ዝም ብሎ የሆነ ነገር ጋር ማያያዙም አንዳንድ ጊዜ ጥሩ አይመጣም። ዋና አይሻ ረዲየላሁ ተዓላ አንሃ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ትላለች አይሻ جهر ጮሁ في صلاة الكسوف በኩሱፍ ሶላት بقراءته በቂራአት ሲቀሩ ጮኸው ነው የቀሩት። ቀን ነው የሚሰገደው የፀሐይ ስለሆነ ማለት ነው። የጨረቃ ከሆነ ሌሊት ነው። ኩሱፍ የተባለው ካፍ ለምንድን ነው የሚሰጠው ብለናል። ራሱ አንዳንድ የታሪክ ምሁራኖች አንድ ጊዜ ብቻ ነው በነብዩ ዘመን የተከሰተው። አስር ጊዜ የሚል ዘጠኝ ጊዜ የሚል ስምንት ጊዜ የሚል አንድ ጊዜ የሚል አንድ ጊዜ ያለውን ወደ واضح ነት ያመጡታል። እብራሂም የሞተ ጊዜ ብቻ ነው የተቀየረው ምናምን ነገር የሚል አለ። ጀሃረ ፊ ሶላቲል ኩሱፍ በሶላተል ኩሱፍ ነብዩ አለይሂ ሰላቱ ወሰለም በቂራአቲ ቂራአቱን ጮኸው ነው የቀሩት እንደ ጁሙዓ ማለት ነው። ጮኸው ነው የቀሩት እንደ ዒድ فصلى ሰገዱ አርባ ረከዓትን አራት ረከዓ ፊ ረከዓተይኒ በሁለት ረከዓ አራት ሩኩዕ ማለት ነው። وأربع سجدات አራት ስጁድ አሰጋገዱ ለየት ይላል። ሐዲሱ ሙተፈቅ አለይህ ነው። وهذا لفظ مسلم ነው። ወፊ ሪዋየት ለሁ ለሙስሊም በሌላ ዘገባ ሰባአተ ነብዩ ላኩ مناديا የሚጣራ አካል ላኩ ينادي እንዲህ ብሎ የሚጣራ ምን الصلاة جامعة الصلاة جامعة እያለ ጥሪ የሚያደርግ ሰው በሰፈር ውስጥ ላኩ ነብዩ عليه الصلاة والسلام። ጥሪ ተደረገ፣ ሰው ተሰበሰበ፣ ሶላቱ ተሰገደ። ሶላቱ ሲሰገድ አራት ሩኩ በሁለት ረከዓ አራት ሱጁድ ያ ማለት መጀመሪያ ቂያም الله أكبر እና ያው صلاة الكسوف ركعة الله أكبر ብለን እንነይትና ፋቲሃ እንቀራና የሆነ ሱራ እንቀራና الله أكبر ወደ ሩኩ እንርዳለን። ሰሚዐ አላሁ ሊመን ሐሚዳ እንልና ፋቲሃን እንቀራለን። ሌላ ሱራ እንቀራለን። አሁንም الله أكبر ሩኩዕ እንወርዳለን። ሰሚዐ አላሁ ሊመን ሐሚዳ ስጁድ ሳንወርድ ማለት ነው። በአንድ ረካዓ ስንት ሩኩዕ ማለት ነው? ሁለት ሩኩዕ አይደል? ከዛ ስጁድ እንወርድና ሁለት ስጁድ አድርገን እንደገና ወደ ቂያም እንነሳለን። አሁንም ፋቲሃን ቀራና የሆነ ሱራ ቀርተን አላሁ አክበር ሩኩ እንወርዳለን። ሰሚ አላህ ሊመን ሐሚዳ ከሩኩዕ እንነሳና እንደገና ፋቲሃን እንቀራለን። አሁንም ሱራ እንቀራና ሩኩ እንወርዳለን። ተመልሰን ሰሚ አላህ ሊመን ሐሚዳ ብለን ስጁድ እንወርዳለን። ስንት ሩኩዕ ማለት ነው? አንድ ረካዓ ላይ ሁለት ሩኩዕ ወይም ደግሞ በሁለት ረካዓ አራት ሩኩዕ ስጁዱ ራሱ ስጁድ ነው። በየረካዓው ሁለት ሁለት ስጁድ አለ ማለት ነው። هذا هو الأصل راجح صحيح ይሄ ነው። ከዚህ ውጭ አሉት ስድስት የሚል አለ፣ አምስት የሚል አለ፣ ስምንት የሚል አለ ዘገባ ሰባት የሚል አለ በአንድ እንትን ላይ ማለት ነው። በአንድ ሩኩ ላይ ስድስት የሚል አለ፣ ስምንት የሚል አለ፣ አምስት የሚል አለ። كلها ضعيفة وواهية ነው የሚሉት በጣም ضعيف ነው። راجح አድርገው የወሰዱት አመዛኙም ይሄ ነው። አዎ ለዚህ ክስተት ብቻ ነው። ለዒድ ለተራዊህ ምናምን ባትጠቀሙት ይሻላል ይላሉ። ሶላቱ ጃሚዓ የሚለው የተረጋገጠው ሶላቲ አልኩሱፍ ላይ ብቻ ስለሆነ ይላሉ። ተገብተናል። ይህ ግልጽ ነው። ገብታችኋል። وعن ابن عباس رضي الله تعالى عنهما قال ابن عباس إن خسفت الشمس ፀሐይ ተቀየረች ይላል እብኑ አባስ ኢን ኸሰፈት ሸምሱ አያችሁ ኢን ኸሰፈን ከሰፈን ለምን ተጠቅሞታል? ለፀሐይ ተጠቅሞታል። قمر አይደለም ያለው ፀሐይ ብሏል። ስለዚህ ሉጋው ሁለቱንም መጠቀም እንችላለን ማለት ነው። ኩሱፈ ሸምስ ኩሱፈ ሸምስ ይባላል። ወላኪን አፍሰሁ የቱ ነው ያልኳችሁ? ኩሱፍ ሊሸምስ ኩሱፍ ሊልቀመር አሁን አፍሰ ተጠቅሞታል። አሐድ ደሊል ቢኖር ለሉጋው قال አለ። ቃል ابن عباس ان አባስ الشمس صحي تغيرت على ተቀየረች رسول الله صلى الله عليه وسلم በረሱሉ ዘመን ፀሐይ ተቀየረች። فصلى سجدوا ፈቃመ ቂያመን ጠዊለን ረጅም መቆምን ቆሙ ነብዩ ዐለይሂ ሰላቱ ወሰላም ነሕወን ሚን ቂራአቲህ نحو من قراءات من قراءات سورة البقرة نحوا طويلا نحوا من قراءات سورة البقرة የሱረቱ በቀራን የሚያስቀራ ያክል ቆሙ። ሱረቱ በቀራን የሚያስቀራ ያክል ቆሙ። ረጅም ቅያም ማለት ነው ዱዓ እያደረጉ ፈቃመ ቆሙ ነብዩ ቅያመን ጠዊለን ረጅም ጊዜን ቆሙ። ነህወን ያክል ማለት ነው። ነህወን ማለት ነህወን ያክል ሚን ቂራአቲ ሱረቱል በቀራ ሱረቱ በቀራን የሚያስቀራ ያክል ቆሙ። ምን ላይ ማለት ነው? አንዱ ቅያም ላይ ثم ركع ከዛ ሩኩዕ አደረጉ። ምን አይነት ሩኩዓን ጠዊለን ረጅም ሩኩዕ እንደውም ውሃ ራሱ እንትን የተደረገላቸው አሉ ሴንት እየበሉ ማለት ነው። በጣም ስለቆሙ ደንግጠዋል፣ ፈርተዋል። ነብዩም አለይሂ ሰላቱ ወሰላም አቋቋማቸውና እንትናቸው በጣም የሚያስፈራ ነበር። እዛው ላይ ራሱ አንድ ጊዜ ወደፊት ሄደዋል፣ ሌላ ጊዜ ወደ ኋላ መጥተዋል። እዛ ላይ ነው ብዙ ነገር ያዩ። እንደ ዛሬ አስደንጋጭ እንደ ዛሬ አስደሳች የማይቻል አቅም አላቅም ብለዋል። ጀነትንም አይተዋል፣ ጀሃነምንም አይተዋል። በጣም ብዙ ነገር ነው እና ሰው ሁሉ ደንግጦ እዛው አካባቢ ላይ ምን ተፈጠረ ያ አኢሻ እንደውም ስንል ነበር እኔ አንቀጠቀጠኝ ልወድቅ ነበር ትላለች። ثم ركع ركوعا ከዛ ሩኩ አደረጉ ጠዊለን ረጅም ሩኩ አደረጉ ثم رفع سمع الله لمن حمده ብለው ራሳቸውን አነሱ አሁንም ተቃመ በዛው ቀጥለው ቆሙ سمع الله لمن حمده ካሉ በኋላ ቅያመን ጠዊለን ረጅም ቅያምን ቆሙ አሁን ወሁዱን القيام الاول ከመጀመሪያው ትንሽ ሻል ያለ ማለት ነው አነስ ያለ አሁንም ያው ረጅም ማለት ከሱረቱል በቀራ ዝቅ ያለ ማለት አሊ ኢምራንን ያክል ቁመዋል ማለት ነው ከፍ ያለ ያለ ثم ركع ركوعا طويلا ድጋሜ ሩኩ አደረጉ ስጁድ ሳይወርዱ ወሆ የአሁኑ ሩኩ ደግሞ ዱነ ሩኩ ኢልአወል ከመጀመሪያው ሩኩ አነስ ያለ ነው። دون ማለት ያነሰ ማለት ነው። دون ሌላ ቦታ دون without እንደማለት ነው። دون የሚለው دون تحت ሊመጣ ይችላል። ስር ማለት ነው። دون። መንቁት ይለ ዱነ ማሊሂ ፈሆ ሙጃሂድ ፈሆ ሸሂድ። دون ماله ማለት أي عند ماله ማለት ነው። በገንዘቡ ዘንድ የሞተ በገንዘቡ ላይ አው እንደ ዘውጀት የተገደለ ሰው فهو شهيد ይላሉ ነብዩ عليه الصلاة دون ያለው የዛን ጊዜ ሌላ ነው የሚሆነው። በራሱ ኮንቴክስቹዋል አገባብ አለ ረከዓ ሩኩዓን ጠዊለን ረጅም ሩኩ አደረጉ ወሆዱነ ሩኩዕ አልአወል ከመጀመሪያው ሩኩ አነስ ያለ ሩኩ አደረጉ ስንት ሩኩ ማለት ነው አንድ ረከዓ ሁለት ሩኩ ከመጀመሪያው ሩኩ የሁለተኛው ሩኩ አነስ ይላል ከመጀመሪያው ቅያም የሁለተኛው ቅያም አነስ ይላል ለማንኛውም አንድ ቅያም ላይ ሁለት ሩኩዕ ማለት ነው ሁለት ቅያም አንድ ሩኩዕ ሁለት ሩኩዕ ሁለት ቅያም ማለት ነው ثم سجد ከዛ ስጁድ አደረጉ ሁለት ስጁድ ስንት ረካዓ ማለት ነው አንድ ረካዓ ነው ገና አንድ ረካዓ ላይ ሁለት ረጃጅም ሩኩዕ ሁለት ረጃጅም ቅያሞች ማለት ነው አንድ ረካዓ ላይ ገና አንድ ረካዓ ላይ ከዛ ስጁድ አደረጉ ثم قام ተነሱ ወደ ሁለተኛው ረካዓ ቅያመን ጠዊለን ረዘም ያለ ቅያም ቆሙ ወሆ ዱነ القيام الاول ከመጀመሪያው አነስ ይላል የመጀመሪያው ረካዓ ላይ ካለው ከመጀመሪያው አነስ ይላል የመጀመሪያው የሁለተኛውን ያክላል ማለት ነው ثم ركع ركوعا طويلا ሩኩ አደረጉ ቆሙና ፋቲሃን ቀሩ ሱራ ቀሩ ሩኩ አደረጉ ወሆ ዱነ الركوع الاول ከመጀመሪያው ሩኩ አነስ የሚል ሩኩ አደረጉ ثم رفع سمع الله لمن حمده አሉ فقام قياما طويلا ረጅም ቅያምን አደረጉ አሁንም ድጋሚ ወሆ ዱነ القيام الاول ከመጀመሪያው ቅያም አነስ ይላል አሁኑ ሁለተኛው ረካዓ ላይ ካለው ከመጀመሪያው ቅያም አነስ የሚል ቅያም ማለት ነው ثم ركع ከዛ ሩኩ አደረጉ ሩኩዓን ጠዊለን ሌላ ሁለተኛ ሩኩ አደረጉ ወዱነ ሩኩ ኢላወል ከመጀመሪያው ሩኩ አነስ ይላል ثم رفع رأسه سمع الله لمن حمده ثم سجد ከዛ ስጁድ አደረጉ ይገባል አይደል ይቀላል ምን ማለት ነው ثم انصرف ከዛ ነብዩ አለይሂ ሰላቱ ወሰለም ሶላታቸውን አጠናቀቁ ወቀት ተጀለት ሸምሱ ፀሐይቱም ተገልጣ ነበር ፈኸጠበ الناس ነብዩ ኹጥባ አደረጉ ለሰው ምክር ሰጡ ሐዲሱ ሙተፈቅ ዐለይሂ ወለፍዙ ለልቡኻሪ ለፍዙ የቡኻሪ ነው ጀህር ይቀላል ጀህር ቅራአት መቀራት አለበት የለበትም የዑለማዎች የራሳቸው ይሆናል እና ኢማም አህመድ እና ኢማሙ ሻፊዒ ጀህር የለም ነው የሚሉት ጀህር የለም ለምን እብኑ አባስ የዘገቡት ሐዲስ አለ የዘገቡት ሐዲስ አለ ኢማሙ አህመድ ዘንድና አቡ ያዕላ የሚባሉ ዘንድ የተዘገበ ሐዲስ አለ ምን ይላል ሐዲሱ صليت مع النبي صلى الله عليه وسلم صلاة الكسوف كنبي ጋር ሰግጃለሁ ولم اسمع القراءة حرفا واحدا من قراءته ከቅራአታቸው አንድ ቃል እንኳን አልሰማሁም ብለው ስለዚህ ጀህር የለም ወሊአነሃ አይበን ሶላቱን ነሃርያ የቀን ሶላት ስለሆነች አልኢኽፋኡ ፊሃ አውላ በድብቅ ነው የምትቀራው ምናምን ነገር የሚል ሀዲስ አምጥቷል። ወላኪን ሶሒሁ እና ሶሒሁ እና አቡ ሐኒፋ ያሉት አለ እሱ ነው ሶሒሁ ሶሒሁ ማለት ነው። ምን ጀህሪ በጀህር ነው የሚደረገው። ለምን አኢሻ የዘገበችው ሐዲስ አለ ሙተፈቅ አለህ አሁን የቀራ ነው ጀሃረ ፊ ሶላት ልኩሱፍ ቢቅራአት ይሄን ስላለ ማለት ነው። ያክልና ያክልም እኮ ቂያሙን ግምት ነው እንጂ የሰጠው ተቀርቷል፣ ይሄን ቀርቷል አላለም ነው ምን አይ ትግሬ የብኑ አባስ እዚህ ላይ ያለው አይደለም። የብኑ አባስ አቡ ያዕላ ላይ ያለው ይሄንኛው ሪዋያ እኮ ሙተፈቅ አለ ሐዲስ እኮ እዚህ ላይ እኽፋ ለመሆኑ አይነግረንም። ማለት ይሄን ያክል ቂያም ቆመዋል ነው አይደል ያለው። ቂራአቱ ምን እንደቀሩ አልነገረንም። ጀህር አድርገዋል እንትን አድርገዋል ምናምን አላለም። ኢህቲማል ነገር ነው የተናገረው። ያሻማል። ጀህር ሊሆንም ይችላል ላይሆንም ይችላል። ጀህር ለመሆኑና ላለመሆኑ واضح واضح ነው የምንፈልገው ከደሌላ angle ማለት ነው። አሁን ዝም ብሎ محتمل ነገር ነው። ግምት ስለሆነ የሰጠው ለጀህርም ደሊል አይሆንም፣ ላለ ጀህርም ደሊል አይሆንም። ይሄ አሁን እብኑ አባስ የተናገረው እብኑ አባስ የተናገረው አቡ ያዕላ ወይንም ደግሞ ኢማሙ አህመድ እንትን ላይ የተናገረው እሱ ብቻ ደሊል ነው ይሆናል። አልሰማኋቸውም፣ ጭራሽ አንድ ሀርፍ አልተሰማም ነው ያለው። ስለዚህ በስር ነው የቀሩት የሚለውን ከዛ ይዘዋል። ወላኪን የአኢሻ ሐዲስ ደግሞ ምንድን ነው የሚለው እዚህ ቀራነው ሐዲሱ ሙተፈቅ አለይህ ላይ አቡ ሐኒፋን የሚደግፋቸው ጀሃረት ሶላቱል ኩሱፊ ቢቂራአት የሚል በግልጽ አስቀምጣለች። የእሷን ነው ራጅህ አድርጌ ሄዱ። ያንኛው እንደውም ضعيف ነው የሚሉት አብደላህ ብን ወሐይ አለበት ضعيف ነው። ምን ላይ ፈኸጠበና የሚላለ ፈኸጠበ ናሰ ትላለች فخطب الناس الخطيب في ذلك الوقت هو النبي صلى الله عليه وسلم ኦብጀክቱና ቨርብ ብቻ ነው የመጣው فخطب الناس ኦብጀክት ነው ናስ فخطب ቨርብ ነው እሱ በሚል ብቻ ነው በተውላጥ ስም የተቀመጠው ولكن انه واضح أن الخطيب هو الرسول صلى الله عليه وسلم لأنه الذي صلى بهم ያሰገዷቸው ነብዩ ስለሆኑ ነብይ ሌላ ሰው ኹጥባ አደረገ የሚል ትርጓሜ ውስጥ نحن لا نتدخل እሳቸው ናቸው ዳይሬክት ማለት ነው በውስጥ አዋቂነት አለ እንዴት ፈኸጠበ الناس ፈኸጠበ الناس ናስን እኮ ሳብጀክት ካደረከው ኦብጀክት ሌላ ልትፈልግ ሰዎች ኸጠቡ ነው የምትለው ለነማን ሰዎች ኸጠቡ ነው የሚሆነው ፋዒል ማለት የሳብጀክት የቨርብ የአክሽኑ ባለቤት እኮ ማለት ኹጥባውን ያደረጉት ሰዎች ናቸው ሰዎች ፈቀዱ እንላለን እና መጀመሪያ መምጣት መጨረሻ መምጣት ምን ምን ችግር አለ? አልተግባባንም። ምን ችግር አለ? መሐመዱን ኸጦበ الناس ማለት ትችላለህ። ሳብጀክቱን ከፊት አድርገህ ኸጦበ መሐመዱን الناس ማለት ትችላለህ። ወይንም ኸጦበ الناس መሐመዱን ትላለህ። ሳብጀክቱን መጀመሪያ መካከል መጨረሻን ታደርገዋለህ። ኦብጀክቱን በገለጽበት ቦታ አስቀምጠው። ወላኪን ያንተ ማዕና አረዳድ ይጠቁማል። ከኸጠበ ናስ ብለን ነው የምንቀረው። ናሱ አንልም። በበም ከቀራችሁ ሳብጀክት ነው የሚሆነው። ሰዎች ኸጠቡ ነው። ለማን ኸጥዋ ያደረጉ ጭራሽ አያስኬድም። ስለዚህ ከኸጠበ ናስ ሰዎችን ነብዩ አለይሂ ሰላቱ ወሰለም ለሰዎች ኹጥባ አደረጉ ብላችሁ ነው የምትተረከሙት። ኦብጀክት ነው የሚሆነው ና ሳብጀክት አይሆንም። ሳብጀክቱ በውስጥ ታዋቂነት አለ። ለምን? لأن الخطيب هو الرسول صلى الله عليه وسلم ነብዩ ስለሆኑ ኸጢቡ لأنه الذي هو صلى به ያሰገዷቸው እሳቸው ስለሆኑ እሳቸው ናቸው ኸጢቡ ቁጥባ አደረጉ የሚለው ማለት ነው። ተግባባን? አቤት ምን የአይሻ ሐዲስ የአይሻ ሐዲስ ኩሱፍ ነው። ለምን መሰላችሁ? ላንብብላችሁ እዚህ ትንሽ አፍወን የሆነ ነገር ሌላችሁ صلاة الكسوف من مقدار قراءتها واستدل بهذا اللفظ على إفراد القراءة وعدم الجهر بها في صلاة الكسوف لأن صلى الله عليه وسلم لو جهر بالقراءة لسمعها ابن عباس لأن الرواية تدل على أنه كان إلى جنب النبي صلى الله عليه وسلم ولو سمعها ابن عباس لم يحتج إلى الحزب والتصنيف وأجب بأن الرواية الدالة على القرب كلها واهية ضائفة لا يصح أن يحتج بها من دليل አይሆንም ይህ ኢብኑ አባስ ራሱ ተኽሚን ማድረጉ እንትንን ጀህር አለመሆኑን ሊያስረዳ ይችላል ብለው ደሊል ለማድረግ የሞከሩ ሰዎች ነበሩ። አይሆንም፣ ይሄ ጭራሽ አይሆንም። ሶሒህ ነው ሐዲሱ ግን ይሄ አይሆንም። ኢህቲማል ነው የሚገባው። ያንኛው እሱ ደግሞ የለም ጀህር አላደረጉም ያለው ሐዲሱ ضعيف ነው ዋህያ ነው እያሉ ነው لا يحتج لا يسو بمثل الاحتجاج فيحتمل انه كان بعيدا فلم يسمع القراءة እዚህ ቦታ ላይ ለምን ግምት አስፈለገው ብሎ አፋት ከሰማ ሱረቱል በቀራን ያክል ሱረቱ በቀራን ያክል ከማለት ሱረቱ በቀራን ቀሩ እሱን ቀርተውታል ብለው አይነግረንም እንዴ ለአለሁ ካነ በዒደ ከኋላ ሊሆን ይችላል ህዝብ እህቲማል ይገባዋል አንድ ሐዲስ ደግሞ እህቲማል ከገባው ዋዲ የሆነ ደሊል አይሆንም። ስለዚህ ኢህቲማል የሌለውን ይህን ያለውን ትተውና ቁልጭ ያለች ደሊል እዛና እዚህ ታስቀምጣለች ትፈልጋለች። ለዛ ደግሞ የአኢሻ ሐዲስ ቁልጭ ያለ ነው። ምን ለመሆን ተጃሃረ ቢልኩሱፍ ቢቂራአቲ የሚል ስላለ ማለት ይህ ኩሱፍ ለመሆኑ መቼ ነው? ነብዩ አለይሂ ሰላቱ ወሰለም አኢሻ የተናገረችበት ኩሱፈ ሸምስ የሚባለው ኢብራሂም የሞተ ጊዜ የተሰገደው ሶላት ነው። ኢብራሂም ሲሞት ደግሞ የተቀየረችው ጨረቃ ሳትሆን ምንድን ናት? ፀሐይ ናት እንደውም በታሪክ የሰገዱትም እሱን ነው የተባለው አባባ ገብታችኋል እሺ ምን ይላሉ መሰላችሁ فكل قيام وركوع اكثر مما قبله وقد اختلفت الروايات ስሙ በትክክል ዘገባዎች በጣም ተለያይተዋል ከማ ተራ في عدد الركوعات وبتفصيل من مجموعها ركوعات او ثلاث ركوعات ሐዲሱን ትንሽ ላቅራችሁና እነዚህ ትንሽ ላቅራችሁና አነብላል وفي روايه لمسلم مسلم ላይ ባለ ዘገባ ሶላ ነብዩ ሰገዱ ሒና ከሰፈት ሸምሱ ፀሐይ በተቀየረች ጊዜ ሰማኒ ረካዓትን ስምንት ረካዓ በአርባዒ ሰጀዳት አራት ሱጁድ ስምንት ረካዓ አንዱ ረካዓ ላይ አራት ሩኩ አንዱ ረካዓ ላይ አራት ሩኩ ማለት ነው። ቅድም ስንት ሩኩ ነበር? አንዱ ረካዓ ላይ ሁለት ሩኩ፣ አንዱ ረካዓ ላይ ሁለት ሩኩ ነበር ያደረግነው። አሁን ስምንት ካደረጉት ስንት ነው ማለት ነው? አንዱ ረካዓ ላይ አራት ሩኩ። ያ ማለት الله أكبر እንልና ፋቲሃ ቀርተን ሱራ ቀርተን ሩኩ سمع الله لمن حمده አሁንም እንደገና መቅራት ስንጨርስ ሩኩ ማድረግ አሁን سمع الله لمن حمده አሁንም ቀርተን ሩኩ سمع الله لمن حمده አሁንም መቅራት አሁንም ሩኩ አራት ማለት ነው። በአንድ ረካዓ ላይ አራት ሩኩ ከዛ ፊት ሌላው ሁለተኛው ረካ ላይ ደግሞ እንደዚሁ አራት ሩኩ ስምንት ሩኩ ማለት ነው። ثماني ركعات ثمان ركعات ስምንት ሩኩዕ في أربع سجدات አራት ስጅድ አራት ስጅድ ማለት ሁለት ረካዓ ላይ ሁለት ሁለት ስጅድ አይደለም normal ነው። ስምንት አገኘ في رواية لمسلم ያለ ማለት وعن علي رضي الله تعالى مثل ذلك። ከአልይም ዘንድ ተያዘ የዚህ አይነት من አለ وله አሁንም جابر رضي الله تعالى عنه ሰላ ነብዩ ሰግደዋል ሲተ ረካዓትን ስድስት ረካ በአርባዕ ሰገዳት በአራቱ ስጁድ ብሏል። በአራቱ ስጁድ ስድስት ረካ ስድስት ሩኩዕ ማለት ነው። አንድ ረካ ላይ ስንት ስንት ሩኩዕ ማለት ነው? ሶስት ሩኩዕ። አንድ ረካ ላይ ሶስት ሩኩዕ፣ ስድስት ረካ ማለት ነው። ስድስት ሩኩዕ እንደማለት ነው። ስድስት ሩኩዕ፣ አራት ስጁድ። ይሄም ተብሏል። ስምንት ስድስት አራት አገኘን ከኋላ ከኋላ አራት ነው አይደል ያገኘነው ቅድም። እሺ ولأبي داود። አቡ ዳውድ ዘንድ عن أبي عن أبي بن كعب ከኡበይ ብን ከዕብ የተያዘ رضي الله تعالى عنه صلى ነብዩ ሰገዱ ፈረከዓ ከምሰ ረከዓትን አምስት ረከዓ አደረጉ አምስት ሩኩዓት ማለት ነው وسجد سجدتين ሁለት ስጁድ አደረጉ መጀመሪያው ረከዓ ላይ ወፈዓለ ፊሳኒያ ሁለተኛውም ረከዓ ላይ مثل ذلك የዚሁ አይነት አደረጉ ያ ማለት መጀመሪያው ላይ አምስት አንድ ረከዓ ላይ አምስት ሩኩዕና ሁለት ስጁድ ሁለተኛው ላይ ደግሞ ሁለተኛው ረከዓ ላይ አምስት ሩኩዕና ሁለት ሱጁድ አደረጉ እያለ አስር ማለት ነው በአጠቃላይ አስር የሚላለ ስምንት የሚላለ ስድስት የሚላለ አራት የሚላለ እስከዚህ ድረስ ግልጽ ነው። ገብቷችኋል? ግልጽ ነው አይደል? ገብቷችኋል? ስለዚህ ምን ይላሉ? ከማተራፊ ተራፊ ሩኳት የሩኩ አይነት ተለያይቷል። ምን እናድርግ? ተለፈት ሪዋያ ዘገባው ተለያይቷል በጣም እና ምንድን የሚደረገው? የተሐሰኑ መጅሙዓና ሩኳት አው ሰላቱ ሩኳት አው አርበዕ ሩኳት አው ኸምስ ሩኳት ፊ ረካቱ በአንድ ረካ ላይ ሁለት ሶስት አራት አምስት አለ። ይህ ሁሉ አለበት ሁሉም ላይ ወቀድ ጀመዐ ባዕዱሁም ከፊሉ እንዲህ ብለው ተናግረዋል። ከፊል ሰዎች ምን አሉ? ለአለሁ አሉ ለአለሁ የህሚ ለአለሁ አላ ተዓዱዲ አላ ወይ ኩሱፍ የተለያየ ሊሆን ይችላል። ብዙ ጊዜ ክሱፍ ተፈጥሮ አንዱ ክሱፍ ላይ ሁለት ረካ በሁለት ሩኩ፣ ሌላው ላይ በሶስት፣ ሌላው ላይ በአራት፣ ሌላው ላይ በአምስት አድርገው ሊሆን ይችላል አሉ። ያስማማል አይደል? የጀምዕ አይነት እኮ ነው። የተለያየ ዘገባ ካገኘን ሁሉም ሳይ ነው ብለን ከተነሳን ምን ሊሆን ነው? አንድ ክስተት ላይ አይደለም። ብዙ ክስተቶች ላይ ከሆነ ክስተቱ የተለያየ ከሆነ በተለያየ ክስተት የተለያየ አሰጋገድ ማለት ነው ያስኬዳል። ወቃለ ባዕዱም ከፊል ደግሞ إن القصة واحدة أي ታሪኩ ክስተቱ አንድ ብቻ ነው። ክስተቱ አንድ ብቻ ነው። ነብዩ አንድ ሶስት አራት ጊዜ ፀሐይ ቢቀየር ኖሮ መጀመሪያ አንዱ አንዱ መቀየር ላይ ሁለት ሩኩ ባለ ሁለት ባለ ሁለት ሩኩ ረካዎችን አድርገዋል ምን ነበር። ሁለተኛው ላይ ባለ ሶስት ሶስተኛው ላይ ባለ አራት ባለ አምስት እያሉ ለተለያየ ክስተት የተለያየ አሰጋገድ ተግዶ ሊሆን ይችላል። ፈጅሎች ደግሞ ምናሉ እነል ክስፈተ ዋሂዳ ታሪኩ አንድ ብቻ ነው ክስተቱ እነል ኩሱ ለም የቃ ፊ ሀያቴ ኢላ መራ በነብዩ ህይወት እዚህ ምድር ላይ ባሉበት ሰዓት አንድ ጊዜ ብቻ ነው የተከሰተችው። ፈላቡ ምን አልአኽድ ቢራጅ ራጅሁን ነው የምንይዘው ወራጅሁ ቀጣን ሄል አሐዲስ ለቲያ ዚክሩ ሩኩዓይን ፊ ኩሊ ረካዓ ቃጢ የሆነው ታላቁና ራጅሑ ደሊል አንድ ረክዓ ላይ ሁለት ሩኩዕ የሚለው ዋዲሑም ጠንካራው ምስ ነው ቃጢ ሆኖ ማለት ራጅህ አድርጎ ወሰዱት وهنا عدة أمور أرى لزاما أن أكشف عنها الغطاء بالإيجاز حتى يتبين صواب وتحصل كبير شيء من التنجيح አንድ ጊዜ ብቻ ነው የተከሰተው ነው በኢብራሂም ሞት ምክንያት የተከሰተችው ብቻ ነው። ስለዚህ ሶስት አራት ጊዜ የተከሰተ ነገር ስለሌለ የትኛውን ነው መያዝ ያለብን? የትኛው ነው የምትይዙ? አንድ ረካ ላይ ሁለት ሩኩ የሚለውን ነው የምትይዙ። ሌሎቹን በእሽ ያደርጓቸዋል። ሀታ ሼኹል አልባኒ በእስ ነው የሚለው ሌላውን በእሽ ያደርጓቸዋል። ረዘም ማለት አለበት ይላሉ። እስከዛ ድረስ ሀታ ተንከሽፋ ሀታ ተንጀሌ ማለት ነው። ማለቱ ጥሩ فاعلم ان المحققين من اهل التاريخ هي تاريخ مهرانوس والمدققين بقام رقيق هنا بقات يالاچو سوت من اهل الهيئه الماهرين شلوتا يالاچو في الحساب الفلكي ስነ ፈለክ ቁጥር ላይ ችሎታ ያላቸው ሰዎች የተፈቁ ተስማምተዋል። አላ አነል ኩሱፈ የጨረቃ የፀሐይ መለወጥ አለዚ ወቃ የውመ ማተ ኢብራሂም ኢብራሂም የሞተ ጊዜ የተቀየረው በ28 በ29 በሸዋል ወር በአስረኛው ዓመተ ሂጅራ ሲሆን ይህም ደግሞ የናይ ወይንም ማርች 27 ሁለት ኛው ሚላድያ ማለት ነው እንደ ኢትዮጵያ አቆጣጠር ወአብዳ ባዕዱሁም አነ ዛሊከ ሰዓት ሳሚና ወደቂቃ 30 ሰባሐን ጠዋት 8 ሰዓት ከ30 ደቂቃ ወይንም ሁለት ሰዓት ተኩል ላይ ነበር የተከሰተው። ወተፈቀ ሀኡላኢ አላ አነል ኩሱፍ ለም የቀዕ በዕደ ዛሊክ ፊ ሀያቲ ሰለላሁ ዐለይሂ ከዛች በኋላ በነብዩ ህይወት አልተፈጠረም ታሪክ ምክንያቱም አስረኛው ዓመተ ሂጅራ ነው። በአስረኛው ነብዩ የሞቱበት ነው። ከዛም በኋላ ኩሱፍ የለም። የመጨመረ የመጨረሻዋ ኩሱፍ ደግሞ የሰገዱት ነብዩ አለይሂ ሰላቱ ወሰላም አንድ ረከዓ ላይ ሁለት ሩኩዕ ነው። ሀዛ ሁል ቃጢዕ ወራጅ ወልማእኹዝ ቢህ ወልማእሙል ቢህ የሚሰራውን በሱ ነው ትክክለኛው ማለት ነው። ራጅ የሚሆነው ምስ ነው ያደረጉት ነው واتفق هؤلاء على أن الكسوف لم يقع بعد ذلك في حياة النبي صلى الله عليه وسلم وأما قبل ذلك كذام በፊት ከአመተ ሂጅራው ከኢብራሂም ከመሞቱ በፊት ያለውን ነገር ካየን ደግሞ ቀብለ ዛሊክ ፈቀድ ዘከረ العلامة المحقق السلفي الكبير القاضي محمد سليمان المنصور رحمه الله في كتابه رحمة للعالمين የሚባለው ኪታቡ ላይ አስፍሯል። እኒህ ታላቅ ዓሊም ማለት ነው። አልሙሐቂቁ الكبير አልቃዲ መሐመድ ብን ሱለይማን የሚባሉት ማለት ነው። ምን አሉ? ቢልኡርዱያ በኡርድያ የተጻፈ ኪታብ አላቸው። አልኩሱፋት ይላሉ። እኒሸህ አደዱል ኩሱፋት የተቀየሩ የፀሐይ ለውጦች አለቲ ሐሰለ ፊሃ ሰለላሁ ዐለይሂ በነብዩ ዘመን ፊአህደይሂ አልመክይ ወልመደኒ መዲናም ላይ ሲኖሩ መካም ላይ ሲኖሩ የተቀየሩት የመጡት ለውጦች አስር አካባቢ ይደርሳሉ ተብሎ አስር አካባቢ ከደረሱ ደግሞ ስግደታቸው የተለያየ ሆኗል። ወላኪን የምንይዘው የትኛውን ሊሆን ይችላል? መጨረሻ ላይ የተፈጠረችዋን እንይዛለን። የመጨረሻዋ የተፈጠረችው ደግሞ በማን ሞት ጊዜ የተፈጠረችው ናት? በኢብራሂም ጊዜ እሷን ራጅህ አድርገን እንይዛለን እያሉ ربع ራጅሁና አስበቱ ያንኛው ነው ብዬ ጀሚዕ ያደረጉ ሰዎች ግን አሉ ተጋልተናል አይደል ጀሚዕ ስታደርጉ ለምን ታደርጉ ካልኩት ሐዲሶችን ለማስማማት ሐዲሶቹ ሶሒህ ናቸው ካልንና ካስማማን የምናስማማ ምንድነው በተለያየ ጊዜ ክስተት ተከስቶ ነበር አንዱ ክስተት ላይ በሁለት አድርገዋል ሌላው ላይ በአራት ሌላው ላይ በሶስት ሌላው ላይ በአምስት አድርገዋል ያም ይሆናል ይቻላል ችግር የለም ወላኪን ራጅህ አድርገው የወሰዱት የትኛው ነው ባለ ሁለቱን መጨረሻ ላይ በኢብራሂም ታሪክ የተፈጠረው እሱ ነው። وعن ابن عباس رضي الله تعالى عنهما قال ማሀበት ሪሑ ቀጡ ንፋስ በጭራሽ ነፍስ አታውቅም ኢላ ጀተ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ቢንበረከኩ እንጂ አላ ሩክበተይ በጉልበታቸው ተነስተው ቢንበረከኩ እንጂ በጉልበታቸው ይንበረከካሉ ነብዩ አለይሂ ሰላቱ ወሰላም ምክንያቱም በላእ ነው ነፋስ አውሎ ነፋስ ማለት ለበላእ የሚላክ ነው አንዳንድ ጊዜ ሙሲብቱ ቢሶባ ወኡሊከት አዱ ቢዘቡር ብለዋል ነብዩ አለይሂ ሰላም ሶባ በምትባለው ንፋስ እኔ እርዳታ አገዛጅቻለሁ። ደቡር በምትባለው ንፋስ ደግሞ አዶች ወድመዋል፣ ጠፍተዋል ይላሉ። ስለዚህ ንፋስ መልካም ነገርም አለው መጥፎም ነገር አለው። መልካም ነገሩ ምንድነው? ለዋቂህነት ይጠቅማል። ለተንቂህ ለተልቂህ ማለት ነው። ወንድና ሴት አበባዎችን በማገናኘት እንዲዳቀሉ ያደርጋል። ንፋስ ጥሩም ነገር አለው። አንዳንድ ጊዜ ደግሞ መጥፎም ነገር በሽታዎችን ይዞ ይመጣል። የተለያዩ ባክቴሪያዎችን ምናምን ያመጣል። ጀርሞችን ምን ከተለያየ አቅጣጫ ያመጣል። አውሎ ንፋስ የጎርፍ መጥለቅለቅን ያስከትላል። አውሎ ንፋስ ቤቶችን ያፈራርሳል፣ ጣጥቶ ያቀጣጥላል። የተለያየ ነገር ይፈጠራል በአውሎ ንፋስ። አውሎ ንፋስ በነፈሰ ጊዜ ነብዩ አለይሂ ሰላቱ ወሰለም ይንበረከኩ ነበር በጉልበታቸው። አሁን የተለያየ አውሎ ንፋስ አለ አይደል? አውሮፓን ምናምን አሜሪካንን የሚነፋ ያ ማለት ነው። ለምን መሬት መንቀጥቀጥና አውሎ ንፋስ በጣም ያግዛል መጥለቅለቅ ራሱ መሐበት ሪሑ ንፋሳት ነፍስም ቀጡ በጭራሽ ንፋስ ነፍሶ ነብዩ ዝም አሉ ኢላ ጀፋ ቢንበረከቱ እንጂ ነብዩ አለይሂ ሰላቱ ወሰለም አላሩክበተይ በሁለት ጉልበታቸው ቢንበረከቱ እንጂ ወቃል እንዲህ ቢሉ እንጂ ምን ይላሉ አላሁመ ጀዓላ ረሕማ ጌታዬ ሆይ እዝነት አድርጋት ይላሉ እዝነት አድርጋት ወላ ተጀዓልሃ አዛባ ቅጣት እንዳታደርግብኝ አላህ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ወጣ ገባ ወጣ ገባ ይሉ ነበር እንደውም ዳመናም ከመጣማ ነብዩ አንድ ጊዜ ቤት ውጭ ውጭ ውጭ በቃ ይመላለሳል የነፋስ ጊዜ ደግሞ እንደዚህ ነው የሚያደርጉት በጉልበታቸው ይንበረከኩና አላሁመ ጀዐለሃ ረሕማ ወላ ተጀዐለሃ አዛባ ይላሉ ስለዚህ ዱዓ እናደርጋለን ማለት ነው እንደዚህ ዘላዚል መጥፎ ነገራት በሚፈጠር ጊዜ ስግደትም ራሱ ይኖራል ረካዓተን ሰግዶ ሰውዬ ዱዓ ማድረግ ማለት ነው አለ ሶላትም ይሰገዳል ከማ يقول ابن تيمية رحمه الله عليه هذا ثابت አጋተና رواه الشافعي والطبراني ዘግበውታል ይሄን ዘግበውታል وعنه رضي الله تعالى عنه أنه صلى في في زلزلة ست ركعات በዘልዘላ ምክንያት ስድስት ረክዓ ነብዩ አለይሂ ሰላቱ ወሰላም ሰግደዋል። ወአርበዕ ሰጀዳት አራት ስጁዶችን የምንን የመሰለ ማለት ነው። ምንን የመሰለ ማለት ነው? ራሱ የኩሱፍን አይነት አሰጋገድ ሰግደዋል። በሐዋዲስ ጊዜ በተለያየ ክስተት ጊዜ አለ ሶላቱ ይሰገዳል ይሰገዳል አለ ሶሒሁ ማለት ነው እ ዘልዘላ ማለት እኮ መሬት መንቀጥቀጥ ማለት ነው። ማንኛውም በላ መሬት መንቀጥቀጥ ማለት ዘልዘላ ማለት ሰዋዕቅ ይፈጠራል። የመብረቅ ወይንም ደግሞ ሪህ ንፋስ ሊመጣ ይችላል። ወይንም ፈይባናት ይፈጠራሉ። ፈይባናት ማለት በጎርፍ መጥለቅለቅ ሊፈጠር ይችላል። የመሬት መንሸራተት ሊመጣ ይችላል። መንቀጥቀጥ ይፈጠራል። የዚህ ሁሉ ጊዜ አስደንጋጭ ስለሆኑ ወደ ጌታችን ኡለ ማለት ዱዓ ለማድረግ ማለት ነው አለ በዘልዘላም ጊዜ ሲቱ ረካዓት ይሰገዳል። ወአርበዑ ሰገዳት አራት ስጁዶች ይደረጋሉ። ወቃለ ሀከዛ ሶላቱል አያት የአያት ወይንም የተአምራት የሚፈጠሩ የአዲስ ዓለም የማያውቀው ነገር በሚፈጠርበት ሰዓት ይሰገዳሉ ብለዋል። አያ ተአምራቶች ሲፈጠሩ ማለት ጎርፍ መጥለቅለቅ፣ የምን ከፍተኛ ዝናብ ሊሆን ይችላል፣ የበረዶ ነገር ሊሆን ይችላል፣ በላእ የምንለው ነገር ማለት ነው። ይሰገዳል ሀዳሷል رواه البيهقي وذكر الشافعي عن علي بن ابي طالب ዘግበዋል رضي الله تعالى عنه مثل የዚሁ አይነት ዘግበዋል ዱና አኺሪ የመጨረሻዋን ብቻ አልተናገሩም እንጂ ይላል هكذا صلاة الآيات የሚለውን ማለት ተሳተነ ጥያቄ ትንሽ ሰዓት ጥያቄ